يمكرنات يا أيها الذين آمنوا لا تتخذوا اليهود والنصارى أولياء مؤمنوچن يغس سال يكلكلال زيغا ياستنككال لا دين الاسلام ادو يهونه سو አዳዋነቱ በግልጽ የታወቀም ይሆን አዳዋነቱ ስር የሆነ ምስጢርም ይሁን የዲን ጥላቻ ውስጡ ላይ እስካለ ድረስ ሙእሚኖች ከእንደዚህ አይነቶች ጋር ወዳጅነት እንዳይዙ ውሎ እንዳይኖራቸው ይመክራል። አላሁ ስብሓነ ወተዓላ ይከለክላል። ላትተክዙል የሁደ ወነሳራ አለ። በጠላትነታቸው ግልጽ የሚታወቁ የሁዳ ነሳራ የሆኑትን ወዳጅ አድርጋችሁ እንዳትይዙ ያ ማዕሸረል ሙእሚኒን ይላል። ምክንያቱም ባዕዱሁም አውልያኡ ባዕድ እነሱ እርስ በርሳቸው አረብ ሲተርት አልኩፍሩ ሚለቱን ዋሂዳ ይላል። ኩፍር አቅሳሙ ብዙ ሊሆን ይችላል። ዘርፉ መዓት ሊሆን ይችላል። ክፍልፋዩ ብዙ ሊሆን ይችላል። ግን አንዳቸው ለአንዳቸው ወዳጅ ናቸው። ዲንን በመጥላት ለዲን ተቃራኒ በመሆን ስለነዚህ ስለዚህ ከነዚህ ጋር ወዳጅነትን ሙእሚኖች እንዳይዙ አላሁ ስብሓነ ወተዓላ ያስጠነቅቃል። ወመን የተወለሁም ሚንኩም ጥቅም ፍለጋም ይሁን ወዳጅነት ከነሱ ጋር የሚያገናኘው ሰው አለ ክብርና እውቅና እናገኛለን ብለውም ይሁን ከነሱ እና ከነዚህ አይነት ሰዎች ጀርባ ወይ አደጋ ይመጣብኛል ከአደጋ እጠበቃለሁ ብለውም ይሁን ምክንያቱና ትርጉሙ ምንም ይሁን ወመን የተወለሁም ሚንኩም ፈኢነሁ ሚንሁም አለ ከራሳቸው ከነሱ ይቆጠራል በአንድ ሁክም ይታያል አለ أي من جملتهم وحكمهم حكمهم وهذا تقليد من الله وتشديد في مجانبة المخالفين في الدين إن الله لا يهدي القوم الظالمين الله ወደ ኢማን ሰዎችን መርጦ እንጂ ለኢማን ብቁ ሊሆኑ የሚችሉ ኢማንን ሊመጥኑ የሚችሉትን ሰዎች አይቶና መርጦ እንጂ አግበስብሶ ወደ ኢማን አያስገባም። አላህ ውሸታም፣ አጭበርባሪ፣ ሙናፊቅ ሙስሊምና ኢማን መምሰልም በተለያየ act ኢማን እንዳለ ሰው ቢያስመስልም አላህ test አያስፈልገው የሰው ልጅ original ኢማን አለው ወይስ የለውም? test አድርጎ አያይም። ቀላል ነው። አላሁ ስብሓነሁ ተዓላ የማንንም ضمائر ስለሚያውቅ እንዲህ አይነቶችን إن الله ላ ያህዲል ቀውመ ዛሊሚን ዛሊሞችን ወደ ኢማን መቼም ቢሆን አይመልሳቸውም ይላል። በሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ ላ ኢላ ሙእሚናን ወላ ያእኩል ጣዓመከ ኢላ ተቅያሉ ውሎህ ወጥተህ የምትገባው ጓደኛ ቢቻለ ቢቻለ ሙእሚኖች ይሆናሉ። ስለ ኢማንና ስለ ዲን ብቻ መስጂድ በመግባት በዲን ጉዳይ በመንቀሳቀስ ብቻም አይደለም። በሀያተ ዱንያም ቢሆን ሐሰዱ ይበልጣል፣ ይከብዳል። ከሙእሚን ውጭ የሆነ ሰው ኢማን ካለው ውጭ ከሆነ ሰው ጋራ የዲን ፕሮግራም ቢሆን መወዳጀት አደጋ ይሆናል። ፈተረ ለዚነ ፊ ቁሉብህም መረዱን ዩሳሪኡነ ፊህም ይላል። ለምንድን ነው እነዚህ የሚጠሉት? ምክንያት አለው። ምክንያቱም ያ ሙሐመድ እንኳንስ እነዚህ በመሰረቱ አዳዋነታቸው ግላጭ የወጣ ከይሁዳና ከነሳራዎች የሆኑ በግልጽ ለዲን እስላም አዕዳ መሆናቸው በግላጭ የሚታወቅ ተወውና ሙናፊቆችም አስቸጋሪ ናቸው። እንደውም አንዳንድ ዑለማዎች የሙናፊቁ ይበዛል ይከብዳል ይላሉ። ካፍር የለየለት ነው። ሙናፊቅ አጭበርባሪ ነው። ወደ መስጂድ ከሱ የሚቀድም የለም። ሰፍ አልአወል ከሱ ቀድሞ የሚቆም የለም። ለዲን እስላም ሲባል ከሱ በላይ ለዲን ይዋደቃለሁ የሚል የለም። ግን የቁሉና ቢአፍዋህም ማለይሰ ፊ ቁሉብህም ይላል። አጭበርባሪዎች በውሸት የተሞላ በውሸት በተዋበ ምላሳቸው የዲን ሰው ይሆናሉ። ፊ ቁሉብህም መረድ ፈዛደሁም ላሁ መረዳ የሚለው እንዲህ አይነቶችን ነው። ንፋቅን ውስጣቸው ለአርግዘው ውስጣቸው ለሚፍለቀለቀው ሙናፊቅነት ኩፍርን ይዞ አዝሎ ላይላውን ግን ሙስሊም መስለውና ለዲን አልእስላም የሚዋደቁ የሚመስሉ እንደዚህ አይነቶችን ፈተራ ፈተረ ለዚነ ፊ ቁሉብህም መረድ አለ። የኒፋቅ በሽታ ያ ሙሐመድ ውስጣቸው ላይ ያሉትን ታያቸዋለህ አለ። ዩሳሪኡነ ፊህም እንደነ አብደላህ እብኑ ኡበይ ብኑ ሰሉል አይነት ረይሰል ሙናፊቅን የሆኑት ሌሎች ሌሎችም ቢጤዎቻቸው አሉ። ቀልባቸው ላይ ሸክ ሽኩክ የሞላባቸው የሆኑ እነዚህ ለኩፍር በጣም የቀረቡ ስለሆነ ለወዳጅነት ከነሱ ጋር ለመተጋገዝ ሲጣደፉ ታያቸዋለህ አለ አላህ ሱብሓነሁ ወተዓላ። የቁሉነ ነክሻ አን ሲበና ዳኢራ ሲገናኟቸው እነዚህ ሙናፊቆች የሚያሳዩትና የሚያንጸባርቁት ከአውሊያዎቻቸው ከወዳጆቻቸው ጋር ኡዝር ሲያቀርቡ ታያለ። ሐዋዲስ የሆነ ነገር ሙሲባ፣ አደጋ ከሙስሊሞች ዘንድ እንዳይመጣ ኮኑ ስጋታችን ይላሉ። ለዚህ ነው መስለን ከነሱ ጋር የምንኖረው፣ ለጥንቃቄ እንዲያመቸን ነው። ፈአሰላሁ አን የእትየ ቢልፈትህ አላሁ ስብሓነሁ ወተዓላ ነቢዩን ከመካ ሂጅራ ወደ መዲና ስደት ሲሄዱ የራሳቸውን አገር ትውልድ አገራቸውን ጥለው ነበር የሄዱት። ተሰደው ነበር የሄዱት። መዲና ከደረሱ በኋላ መዲና ላይ በኑ ነዲር፣ በኑ ቁረይዛ፣ በኑ ቀይኑቃ በሚል እነዚህ መሰል አይነት ጎሳዎች የይሁዳ ጎሳዎች ማታል ኒፋቅ ውስጣቸው ላይ ያረገዙ ሙስሊም መሳይ ዲን እስላም ላይ በመጀመሪያ በቀደምትነት የምታያቸው ሁሉ የውሸት ምስጢራቸውና ጀርባቸው ከእንደነዚህ አነጣውን ከቆጠርናቸው የይሁዳዎች ጋር ሲገናኟቸው እኛ ወተን መስለን ምንገባው የቁሉነ ነክሻ አንቱ ሲበና ዳኢራ አደጋ ሊፈጠር ይችላል። መሐመድና ሰሃባዎች የሚያመጡባቸው አደጋና ችግር ሊኖር ይችላል፣ ሰቆቃ ሊኖር ይችላል። ለዛ ጥንቃቄ እንዲያመቸን ብለን ነው ስጋታችን ይሄ ነው ይላሉዋል። ፈአሰላሁ አን ያእትየ ቢልፈት መዲና ለተሰደ ያ ሙሐመድ ከመካ አገርህን አንተም ሰሃባዎችም ለቀው እንደወጡ ዝም ብላችሁ አይደለም ተሸንፋችሁ እጅ ሰጥታችሁ እዛም ብትኖሩት ከአላህ ይጠበቃል ኑስራ። መካንም በድል በኑስራ ተከፍታ በእጃችሁ ሊገባም ይኖራል። ይሄ ጊዜም ደግሞ ሩቅ አይደለም ስል ያበስራል አላሁ ስብሓነ ወተዓላ ነቢዩንና ሙእሚኖችን። አው አምር ምን እንዲህ እስከዛ ድረስ ሌላ አደጋም ሊያመጣ ይችላል። ከዚህ እዚህና እዛ ደብል ፌስ ሆኖ ስለተጫወቱ በምላሳቸው ስላጭበረበሩ ሙናፊቆች የግድ ፍትህ ብቻ አይጠበቅም። በዚሁ መሃል ሌላ የሚያመጣባቸው ጫና ረገጣ ሊኖርም ይችላል ይላል አላሁ ስብሓነሁ ወተዓላ። ፈዩስቢሁ አላ ማ አሰሩ ፊ አንፉሲሂም ናዲሚን የበላይነታችሁና ዲኑና ሰሃባዎች በበላጭነት በአሸናፊነት ውጤታማ በምትሆኑበት ጊዜ ነዳማና ቁጭት በማይጠቅም ሰዓት ሲነደሙ ታያቸዋለህ አለ አላሁ ሱብሓነሁ ወተዓላ። ويقول الذين آمنوا هؤلاء الذين أقسموا بالله جهد أيمانهم ኢነሁም ለማዕኩም እነዚህ ሙናፊቆች ከናንተው ጋር ነበርነ። ውስጣችን፣ አመለካከታችን፣ ሁሉ ነገራችን ከናንተ ጋር ነው ብሎ በጠነከረ በከበደ ማላ ከይሁዳዎች ከነሳራዎችና ከሌላ ዲን ጠላቶች ጋራ መሆናቸውን በማላ ሲናገሩ አልነበሩም ወይ አለ አላሁ ስብሓነ ተዓላ። የውሸት ምንድን ነው የሚለው? ወኢን ቁትልቱም ለናንሱረነኩም ይሉ ነበር። ሀቢጠት አዕማልሁም ፈአስበሁ ኻሲሪን። ሙናፊቆች መቼም ይሁን መቼም ዱንያ ላይ ለማስመሰልና ለማጭበርበር የሚሰሯቸው ስራዎች ሁሉ expired ሆነ የተበላሹ የተደመሰሱ ናቸው ይላል አላሁ ስብሓነ ወተዓላ። ምክንያቱም ለይስሙላ ይሰግዳል። ትታጀባለህ በሙናፊቅ አለባበስ። ሙናፊቅ ለዲኑ ሲጨነቅ፣ ሙናፊቅ ለዲኑ እንቅልፍ ሲያጣ፣ አሁን እኛም ኢማን አለን እንደ ይባላል። ለፉ ለዲን እና እከሌ ውሸት ውስጡ ሌላ ነገር አርግዞ ኒፋቅ አርግዞ ለዚህ ነው ሀቢጠት አማልሁም ፈአስበው ካስሪን ይላል አላህ ስብሐነ ወተዓላ። ስራቸው መበላሸት ብቻ ሳይሆን ድምስስ ብለው ለእሳት ነገ የሚጋለጡት ከካፍር በላይ እነሱ ይሆናል። ለዚህ ነው ሌላ የቁርአን አያ ላይ ኢነል ሙናፊቂና في الدرك الأسفل من النار إلى الله سبحانه وتعالى منافقዎች ከእሳት ስምጧ ላይ ገብቶ ይቀመጣሉ። ስምጧ ላይ እሳቱን ለመና ያቃጥላል። ነገሩማ ግን መሃሏና ጥልቁ ቦታ መፈናፈኛ የሌለው መላወሻ የሌለው ለዚህ ነው አንዳንድ ዑለማዎች ጅምሁር አህል ተፍሲር ኒፋቅ ከኩፍር ይበልጣል ይላሉ። ኒፋቅ ከኩፍር ብዙ እጥፍ ድርብ ይበልጣል። ለዚህ ነው ኢነል ሙናፊቂና ፊ ደርክ ልአስፈሊ ሚን ናር አለ። إن حرف توكيد ونصب ይላሉ ኑሃቶች። የከበረ ነገር ነው። ስለዚህ ስራቸውም የተበላሸ የተደመሰሰ ነው አለ። ያ አዩሃ አለዚነ አመኑ መን የርተደ ሚንኩም አን በእነሱ ማጭበርበር የሚሆኑ ሙናፊቆች ባታለሉት ሂደትና ባንሸራተቱት አይነት አካሄድ የሚሆን በግል ተነሳሽነት የሚሆን ሙርተድ የሚሆን ሰው ከእናንተ ውስጥ አለ الله سبحانه وتعالى። አላህን ሊጎዳ የሚችል የለም። መጀመሪያውን በኢማን ቢኖር እንኳን ኦሪጂናልና ንጹሕ የሆነ ተቅዋ ቢይዝ አላህን እንደማይጠቅም ሁሉ ሊጎዳም አይችልም። ስለዚህ መን የርተደ ሚንኩም አንዲኒ ሙርተድ የሚሆን ሰው ከእናንተ ውስጥ ሐቅን ለቆ በባጥል ዲኑን የሚለውጥ ከኢማን ወደ ኩፍር የሚገለበጥ ፈሶፈ ያእቲ ላሁ ቢቆሚን ዩሂብሁም ወዩሂቡና አላሁ ስብሓነ ወተዓላ በተጨዋ በተለዋጭነት ሌላ ትውልድ መተካት ይችላል። እናንተንም ኸልቆ በዚች ምድር እስከ ተወሰነ ጊዜ ገደብ ድረስ እንድትቀመጡ ያረገ ጌታ አላህ ሙርተድ እንሆናለን፣ እናፈነግጣለን በምትሉ ጊዜ ሌላ ተለዋጭ ትውልድ ሊያመጣ ለአላህ ምንም አይደለም። ወማ ዛሊካ አላላህ ቢዐዚዝ። ለዛውም ባህሪያቸውና ስነ ምግባራቸው አላሁ ስብሓነ ወተዓላ የሚወዳቸውና የአላህን ትእዛዝ ለመፈጸም ንጹህ የሆነ ኢማን original የሆነ ተቅዋ ለመያዝ ወደው ናፍቀው አፍቅሮ የሚይዙትን እንዲህ አይነት ትውልዶችን ያመጣል፣ ይተካል ከፈለገ አላህ ሱብሓነሁ ወተዓላ። አዝለትን አለል ሙእሚኒን እነሱ ጋር ያለ ኢማን ንጹህ ከመሆኑ የተነሳ እንደ ራሳቸው አይነት ንጹህ ኢማን ያለውን ሰው ሲያገኙ ዝቅ የሚሉ የሚተናነሱ ራሳቸውን በይበታች የሚያደርጉ አኢዘትን አለል ካፊሪን ካፍሮች ላይ ደግሞ ጠንካራዎች መሆናቸውን ለኩፍርና ለአፈንጋጭ ለዲን ጀርባ ለሚሰጥ ሙርተድ ለሆነው እጅ የማይሰጡ ጥሩ አቅም ያላቸውን እንዲህ አይነት ትውልዶችን ማስቀመጥና መተካት ይችላል። አላህ ምኑም አይደለም። ሌላ ቁርአን አያ ላይ ሽዳው አለል ኩፋሪ ሩሃማኡ በይነሁም ይላል። እርስ በርሳቸው የሚተዛዘኑ የሚተናነሱ የራሳቸው አይነት ኢማን የራሳቸው አይነት ተቅዋ ያላቸውን ሲያገኙ ይሄ ነው ባህሪያቸው። ይህም ባህሪ ካላሳየ ኒፋቅ አለ ውስጡ ላይ ማለት ነው። ችግር አለ ውስጡ ላይ ማለት ነው። ዩጃሂዱነ ፊ ሰቢልላህ ወላ የኻፉነ ለውመተ ላኢም ለዲነል ኢስላም ለሚያደርጉት አይነት እንቅስቃሴ ለዲነል ኢስላም ለሚከፍሉት መስዋዕትነት ምን ይሉኛል የሌለባቸው የሰዎች አሉባልታ እነሱ ጋር ክብደት የማይፈጥር ስጋትና ፍራቻ ውስጣቸው የማይፈጥርባቸው እንዲህ አይነቶችን አላሁ ስብሓነሁ ወተዓላ ምትክ የሆኑ ትውልዶችን ማስቀመጥ ይችላል። ሙርተዶች ለራሳቸው ሙርተድ ሆነው ተበላሽቶ ይቀራሉ እንጂ ነው። ዛሊከ ፈድሉላሂ ዩእቲህ መን የሻ። በዚህ አይነት ሲፋ በዚህ አይነት አውሳፍ አልሐሚዳ በተወደደ አይነት ስነ ምግባርና በዚህ በተደነቀ አይነት ጸባይ የዚህ እድል እድለኛ የሚያደርግ የአላሁ ስብሓነ ተዓላ ፈድል የተሰጠውና የደረሰው ብቻ ነው። ለዚህ ደግሞ ባለቤት ሲያደርግ አላህ ለፈለገው ነው፣ እራሱ ላሸው ብቻ ነው። በማንነቱም ያገኝ የለም፣ በአቅሙ ሊያገኝ የሚችል የለም፣ በፎርስና በጡንቻውም ሊያገኝ የሚችል የለም። ማንኛውንም ነገር ተናግሮ ምንም አሳይቶ ሊሆን የሚችል የለም ማለት ነው። ይህን አይነት ከላይ የተበራራውን የተወደደ አይነት አክላቅ እንዲህ አይነቱን ለዲን ልእስላም እተካለው ከፈለግኩኝ ብሎ የሚላቸው አይነት ትውልዶች ዛሊከ ፈድሉላህ ዩእቲህ መን የሻ ይህን አይነት ስነ ምግባር የተላበሱ አይነት ሙእሚኖችን ሲያመጣ ይህን እድል የሚያገኙ አላህ በፈድሉ እራሱ ያሻቸው የሆነ ነው ማለት ነው። ወላሁ ዋሲዑን አሊም ይህን አይነት ፈድል አላሁ ስብሓነ ወተዓላ መልካም የሆነውን ተወዳጅ የሆነውን ለማ ይገባል፣ ለማ ያስፈልገዋል። አላህ ራሱ የሚያውቅ ስለሆነ ፈድሉ የሰፋ እውቀቱ የጠለቀ ጌታ አላሁ ስብሓነ ወተዓላ ኢነማ ወልዩኩም ላሁ ወረሱሉሁ ወለዚነ አመኑ ሙእሚኖችን አላሁ ስብሓነ ወተዓላ እንዲሆኑላችሁ ወዳጅ እንዲሆኑላችሁ፣ ጓደኛ እንዲሆኑላችሁ የሚያስፈልግና የሚገባ ከአላሁ ስብሓነሁ ወተዓላ የተረጋገጠ አላህ ራሱ ረሱል እንዲሁም ደግሞ በዚሁ መንገድ ላይ በኢማናቸው ጎልብቶ የሚኖሩ original የሆነ ኢማን ያላቸው ሙእሚኖች ናቸው ይላል አላሁ ስብሓነሁ ወተዓላ። الذين يقيمون الصلاة ويؤتون الزكاة وهم راكعون ስነ ምግባራቸው የእውነት ሰላት የሚሰግዱ አጭበርባሪ ሰላትማ ሙናፊቅም ይሰግዳል እኮ ወኢዛ ቃሙ ኢለ ሰላት ቃሙ ኩሳላ አላቸው እንጂ ለሰላትማ ሰፍ ለወል የሚገኙም እነሱ እኮ ናቸው። ለዲናችን የሚሉም እነሱ ናቸው። አይደለም original ሰላት ሲሰግዱ የሚሰግዱ ويؤتون الزكاة ፈርድና ግዳጅ የሆነባቸውን ዘካ ሲሰጡ ግዳጅ ላደረገብኝ አላሁ ስብሓነ ወተዓላ ብለው በእርግጠኝነት የሚሰጡ ለይሰ ፊሂ ወላሪያ ይሁልኝ ስሙልኝ ይሰጣል ቸር ነው ለማለት ሲሉ ለእንዲህ አይነት ገበያ ለእንዲህ አይነት ትርፍ የሚሰጡኑ ሳይሆን ግዳጄን እወጣለሁ ብለው አላህን ለማስደሰት ወም ራኪኡን ሰላታቸው ላይም በጀማዓ በመስገድ አንድ ላይ ከቢጤዎቻቸው ጋር የሚገኙ የሆኑ እነዚህ ናቸው ወልይና ወዳጅ ሊሆኑላችሁ የሚገቡት ይላል አላሁ ስብሓነ ወተዓላ። ወመን የተወላ አላህ ወመን የተወለ ላህ ወረሱለሁ አላህ ወዳጅ የሆነለት እንዲሁም ረሱልና በአሁኑ ስነ መግባር የተሞሉ የሆኑ አይነት ሙእሚኖች ወዳጅ የሆኑለት ወለዚነ አመኑ ፈኢነ ህዝብ አላህ ሁም ልጋሊብ እነዚህ የአላህ ጀማ ይባላሉ የአላህ ቡድኖች ይባላሉ የአላህ ህዝበላህ ደግሞ መቼም ቢሆን መቼም ببلاينت ببلاجنت አሸናፊ نو الى الله سبحانه وتعالى يا ايها الذين امنوا لا تتخذوا الذين دينكم الذين اتخذوا دينكم هزوا ابا كدين الإسلام أداء الإسلام يونوت وداج ادرغو أتيازو بلو منكر بيتشا ساهم سنة مغباراچو تقباراتشو አስቸጋሪ ደግሞ የሆነ ሌላ አይነት ባህሪ ያላቸዋል። እነሱንም ተጠንቀቋቸው ይላል። ላ ተተኪዙ ለዚነ ተኸዙ ዲነኩም ሁዝወን ወለኢባ ዲናችሁን መቀለጃ አድርገው የሚይዙትን ምን ለዚነ ኡቱል ኪታበ ሚን ቀብሊኩም ወልኩፋረ አውልያ ይባላል። መዲና ላይ የሚገኙ የሁዳዎች ሁሌም የምናነሳቸው ቅድምንም እንዳነሳናቸው ሁሉ በኑ ቀይኑቃ፣ በኑ ነዲር፣ በኑ ቁረይዛ እየተባሉ የሚጠሩ የሁዳዎች አዛን የሰላት አዛን ነቢዩ አለይሂ ሰላቱ ሰላም ታዘው ለሰላት ጥሪ አዛን በተጀመረ ጊዜ ምን ይሉ ጀመር? ካንተ በፊት የነበሩ አንቢያዎች ካንተ በፊት የነበሩ ሩሱሎች ካላቸው ከማያደርጉት አይነት አዲስ ነገር አምጥተህ ሚላችን መንገዳችን አንድ ነው እያልክ ታወራለህ። ፈመን ተከዘ ዲነኩም ስኽርያህ لا يسيه لكم أن تصادقوه أو توالوه بل يجب أن تبغضوه وتعادوه دين الإسلام لي የሚያሳየው አይነት ሐሰድ የሁዳዎች በዚህ يبال ይታወቃሉ دي رواية ሪዋያ اندال قواتشو ሰላት ወደ መዲና ነቢዩ አለይሂ ሰላቱ ሰላም ከሄዱ በኋላ ሰላት በምን መልኩ በጀማዓ መሰባሰብ ተሰባስበን ልንሰግድ የሚያመች ሊያስችል የሚችል ነገር ምንድነው ብናደርግ የሚሻለው ብለው ሰሃባዎች ብዙ መላ ውስጥ ገብተዋል። መፍትሄ ፍለጋ ግማሾቹ በንውቂዱ ናራ አሉ። እንጨት ሰባስበን እሳቱ በኃይለኛው ሲውለበለብ ከርቀት ሰው አይቶ የሰላት ሰዓት ደርሷልና መስጂድንን እንሰባሰብ እንስገድ፣ ጥሩ ምልክት ይሆነናል አሉ። ግማሾቹ አይ አይደለም ይሄ የመጁሳዎች ስራ ነው። እሳትን ምልክት አድርገን ያን ለሰላት መሰብሰቢያ ማድረጉ ከመጁሳዎች ጋር ያስመስለናል፣ ይቅርብናሉ። አንዳንዶቹ ድቤ እንምታ አሉ። ሰላት ሲደርስ በአምስቱም ሰላት ከርቀት ሰው ይህን ድቤ ይሰማና ዙሁር ደርሷል፣ አስር ደርሷል፣ መግሪብ ደርሷል እየተባለ የሰላት መሰብሰቢያ እንደሆነ ትንሽ ከእንደዚህ አይነት መላምቶች ሁሉ የዑመር ብን ኸጣብ መላ መላምት ትንሽ የተቃረበ ነበረ። ያ ረሱላላህ አለ ዑመር ብን ኸጣብ አላ ነብአሱ ረጁለን አንድ ሰው መድበን በየመንደሩ ብንልክ የቁል አላ ኢነ ሰላተ ጃሚአ አሰላቱ ጃሚአ እያለ የሚጣራ የሚያሳውቅ በዚህ መንደር በዚህ አቅጣጫ አንዱ ቀጥታ አሰላቱ ጃሚያ እያለ በዚህ አቅጣጫ አሰላቱ ጃሚያ ነቢዩ የትኛውንም ውሳኔ አልወሰኑም። ለምንድን ነው ያልወሰኑት? ወህይ መጥቶ ቁርአን ወርዶ በዚህ መልኩ ስሩ ብሎ እስኪያዛቸው ድረስ አያደርጉትም። በኋላ አንድ ሰሃባ ማታ በመናሙ አብደላህ እብኑ ዘይድ እብኑ አብድረቢ የሚባል ሰሃባ አንድ መናም ያያል። ቀን ያዩትን የተነጋገሩትን የተወያዩትን ግልባጭ እንዳለ አስቀመጠው። አንድ ሰውዬ ትልቅ ድቤ ተሸክሞ ይሄዳል። አየውና እባክህን በመናሙ አብደላህ ኢብኑ ዘይድ ብን አብድረቢ ይህን ድቤ ስጠንና ለሰላት ሰዎችን ለመሰባሰብ መላ ጠፍቶናልና በዚህ እንሰባስባለን። ልቤውን ተሸክሞ የሚሄድ ሰውዬ እንዴት አድርጋችሁበት ሰላት አምስቱም ሰላት ሰዓቱ ሲደርስ እየመታንበት هل أدلك أفضل من ذلك قالوا كزيت يتشال نغر إني بتوقم هس الله أكبر الله أكبر تربي الأذان تكبيران أرات أرات يادرك أشهد الله إله إلا الله تثنية يادرك ሙሉ አዛኑን አስተማረው። ከዛ በኋላ ሲነሳ እንቅልፍ ነው መናም ነው። አብደላህ እብኑ ዘይድ ብኑ አብድረቢ ነቢዩ ጋር መጣና ይሄን ነገራቸው። ነቢዩ በጣም ደስ አላቸው። በጣም ቆንጆ መናም አየህ፣ ግን ቢላል አዛን ይበላሉ። አንድ አሚን ከሰውተናል። ድምፁ በጣም ይሄዳል ከአንተ። ስለዚህ ለብሱን እንዳለ አስተምረው ንገረው አሉ። ቢላል ሙአዝን ሆነ። የዛን ጊዜ የሁዳዎች አዛን ሰሙና አዲስ ነገር አመጣህ ሙሐመድ አሉ። አንቢያዎችን እከተላለሁ ትል ነበረ። ሩስሎችን እከተላለሁ ትል ነበረ። ጩኸትም ዲን ሆነ እንዲህ አሉ። አዲስ ነገር አመጣ።